الصلاة والسلام على رسول الله صلى الله عليه وسلم وفي رواية للبخاري فليتم ثم يسلم ثم يسجد وفي رواية كذهنا وزجب عليه مكانه عن ابن مسعود رضي الله تعالى عنه قال صلى رسول الله صلى الله عليه وسلم فلما سلم ነብዩ አሰገዱና ሲያሰላምቱ ቂለ ለሁ ተባላቸው ተነገራቸው ያ ረሱላህ አሐደተ ሶላት ይፈ ሶላት ውስጥ ለመሆኑ ምን አዲስ የተፈጠረ ነገር አለን አሏቸው ለአለሁ አምስተኛ ቆመዋል <clears throat> ተብሎ ነው ነው የሚሉት ወደ አምስተኛ ቆመው አሰግደው በዛን ታ ደግሞ ሱብሃንአላህ አትልም። ለምን ዚያዳ ሊፈጠር ይችላል፣ ነቅስ ሊፈጠር ይችላል፣ አይታወቅምና ነው። መጨረሻ ላይ ቃል ወማዛ ምን ነው አሏቸው ነብዩን አለይሂ ሰላቱ ወሰለም ቃሉ አሉ ሰሃቦች ሰለይተ ከዛ ወከዛ እንደዚህ እንደዚህ ሆነ ነው አሏቸው። ጨምረዋል የሆነ ረካ ነገር አሏቸው። ቃል ነብዩ አለይሂ ሰላቱ ወሰለም ቃል ሰሃቢዩ ይላል ፈተና አጠፍ አደረጉና ሪጅለይህ እግራቸውን አጠፍ አጠፍ አደረጉና ወደ ቂብላ ፈስተቅበለ ቂብላ ወደ ቂብላ ዞሩና ፈሰጀደ ሰጅደተይን ሁለት ሱጁድ አደረጉ ثم ሰለመ አሰላመቱ አሁንም ሱጁደ ሰህውን ከረሳ ነው ኋላ ኢማም ሱጁደ ሰህው እኮ ነበረብን ብለን ተነገር ነው ዘወር ብሎ ሱጁደ ሰሁን ያደርጋል መእሙም አብሮ ሱጁደ ሰሁ ማድረግ ማለት ከሰላምታ በኋላ እና ثم ሰለመ ከዛ እንደገና አሰላመቱ ይቻላል አለ ይቻላል ثم اقبل علينا ዘወር አሉና ቢወጅህ በፊታቸው ዘወር አሉና ፈቃል እንዳሉ እነሁ ለው ሐደተ ፊ ሶላት ነገሩ እንዲህ ነው አሉ ለው ሐደተ ፊ ሶላት ሶላት ውስጥ ሊከሰት ኖሮ ሸይኡን የሆነ ለውጥ የሶላት ለውጥ ቢኖር ኖሮ አንበእትኩም ቤ እነግራችሁ ነበር አሉ ወላኪን ነገር ግን እነማ አነ እኔ ነኝ በሸር ሰው ነኝና ምስልኩም እንደናንተ ሰው ነኝና አንሳ እረሳለሁ ከማተንሰውን እንደምትረሱ ሁሉ ፈኢዛ ነሲቱ ስረሳ ፈዘኪሩኒ አስታውሱኝ። ወኢዛ ሸክ አሐዱኩም አንዳችሁ ከተጠራጠረ ፊ ሶላቴ ሶላት ውስጥ ከተጠራጠረ ሶስት ነው አራት ነው አራት ነው አምስት ነው ሁለት ነው አንድ ነው ሁለት ነው ሶስት ነው ብሎ ከተጠራጠረ ፈሊየተሐረስ ثواب እውነተኛና እርግጠኛ የሆነበትን ይያዝ። ብዙውንም ቁጥር ሊሆን ይችላል፣ አነስተኛውንም ሊሆን ይችላል። ፈሊየተሐረስ ثواب ማለት فليتحر أكثر ጥርጣሬው more ያመዘነበትን ይያዝ ነው የምንለው እዚህ ከኋላ ያለው ሐዲስ ጋር ሙዓረዷነት የለባቸውም። የአባ ሰዒድን አልኹድሪያ ሐዲስ ምንድን ነው የሚለው? إذا شك أحدكم في صلاته ሲጠራጠር فلم يدر ካላወቀ ከምሰላ ምን ያክል እንደሰገደ አሰላተን አም አርባአን ሶስት ነው ወይስ አራት ነው የሰገድኩት ብሎ ከተጠራጠረ ምን ነበር ያሉት? ፈለብኒ አለመስተይቀን ዞኑን ሸኩን ይጣለውና የቂን የሆነበትን ያዙ። የቂን የሚሆነው ደግሞ አብዛኛውን ጊዜ በእንደዛ አይነት ክስተት በቁጥር ላይ ነው። ሶስት ነው አራት ብሎ ተጠራጠረ ወይ አራት ነው አምስት ነው አራት ነው ይሄ የቂን ሊሆንለት ይችላል ሸክ ከመጣ ፈለተሐረት አብ የሚለው ፈለተሐረት አብ የሚለው ጃኒ አገላለጽ ነው አገላለጻቸው እዚህ ላይ ለምን አንድ ሰው ጥርጣሬው ሁለት ነገር ላይ ሶስት ነው አራት ነው ብሎ ከተጠራጠረ ሞር አመዳኝ የሆነ ጥርጣሬው አራትም ሊሆን ይችላል ምንጊዜም ሶስት ብቻ ነው ማለት የለብንም ለዚህ ነው ይሄ ሐዲስ የሚጠቅመን የሁለተኛው ሐዲስ ማለት ነው ትናንትናም አልገባችሁም ነበር መሰለኝ ገብቷችኋል ጥርጣሬ ምንጊዜም ወይንም ደግሞ ظن أكثر አነስተኛ ቁጥር ላይ ብቻ አይሆንም። አይ ይሄ ነገር ሶስት ነው አራት ነው ብሎ ከተጠራጠረ አራት ነው። ለምን ከዚህ ከዚህ angle አንዴ በጣም ረጅም ሰዓት እኮ ቆየሁ አራት ነው ብሎ more አራት ካመዘነበት አራት ብሎ ራሱ መውሰድ ይችላል። የግድ ሶስትን ብቻ አነስተኛ ቁጥር ብቻ መውሰድ አይደለም። ፈለተሐረስ ሰዋብ ያለው ይህንኛው ሐዲስ معارضا ሙሐሪደን ለሐዲሲ ሰዕድ ብን አባ ሰዒድን بل هو موافق له ومؤيد له وفي روايه ልልቡኻሪ فليتم فليتم فليتم عليه يملانا ثم ليسجد سجدتين ነው የሚለው متفق عليه ላይ وفي رواية للبخاري بخاري ደግሞ فليتم يملانا ثم يسلم ያስተላምትና ثم يسجد ስጁድ አድርግ ነው የሚለው ሰጅደተይን የሚል የለም ምን ችግር አለ? سجدتين ግን ሁለት ስጁድ የሚባል ነገር ባይገለጽ ጣጣ የለም። ስጁድ ያደርገው ስንት ነው ከተባለ ሁለት ስጁድ ነው። ስጁድ ሰሁ አንድ ስጁድ ብቻ አይደለም ሁለት ነው። በሌላ ሐዲስ ስለተረጋገጠ ቁጥሩ ባይገለጽ ችግር የለም። ولمسلم ለሙስሊም أن النبي صلى الله عليه وسلم የአላህ መላእክተኛ سجد ስጁድ አደረጉ። سجدتي السهو የመርሳት ሁለቱ ስጁዶችን አደረጉ። በዕደ ሰላም ከሰላምታ በኋላ ወልከላም ከንግግር በኋላ ከኋላ ማለት ነው። ከኋላ የዙለደን ተጠይቋል እ እንደውም ያ አይደለም የእንተና አብደላህ ብን መስዑድ የዘገቡት ሐዲስ ምን አሏቸው ያ ረሱላህ አሐጀተ ፊ ሶላቲ ሸይ አሰላም ጨርሰዋል ተጠናቋል ሁሉ ዞር ብለው እየዘከሩ እያለ ነው አሐጀተ ፊ ሶላቲ ሸይ ሶላት ውስጥ የተፈጠረ ነገር አለ እንዴ አሏቸው قال وما ذاك ምን ነው አሉ ሶሌተ ከዛ ወከዛ እንደዚህ እንደዚህ ሰገድ ይህ ሁሉ አረፍተ ነገር ነው ይህን ካወሩ በኋላ እንደዚህ ነው የሰገድከው እንደዚህ ነው የሰገድከው ካላችሁ በኋላ ዘወራሉ እና እግራቸውን አጣጥፎ ስጅድ አደረጉ። ሁለት ስጅድ ከ كلام በኋላ ካሰላመቱም በኋላ ሁለት ስጅድ ሰሁ አድርገዋል ነብዩ። ናም አሁንም ይቻላል ማለት ነው እንደዛ ተገባናል ካሰላመትን በኋላ ዚክር ከጀመርን በኋላ ያ ኢማም ስጅድ ሰሁ እኮ አለ ብሎ ሰግር ካደረገ ስጅድ ሰሁ እናደርጋለን ማለት ነው። ካወራም በኋላ ራሱ ይቻላል ስጁድ ሰሁ ከተው ካልን ወይንም ደግሞ ረጅም ጊዜ ከሶላት ርቀናል የሚባል ረጅም ጊዜ ካላሳለፍን በስተቀር ስጁደት ሰሁን የረሳነውን ስጁደት ሰሁ ትንሽ ከዘከርን በኋላ ስናስታውስ ስጁደት መደረግ ይቻላል አለ ነብዩ አድርገዋልና ማለት እሱ እሱ ስጁድ ሰው አለበት፣ እኛ ነን ያለበት። መእሙም ነው ኢማም ነው ያለበት ስጁድ ሰው ኢማሙ አለበት። ስጁድ ሰውን ዘንግቶ አሰላመተ። አንተ ወደ አራተኛ ትነሳለህ። በኋላ አስታውሶ ቢያደርግ ችግር የለም። ለምን በሰላምታ ተለያይታችኋል። አንተና አ ምንም ችግር የለም። እሱ በኋላ ከተነጋገረ በኋላ ያ ኢማም ስጁድ ሰው ረስተሃል አሉት፣ ወይም ደግሞ አስታወሰና ስጁድ ሰው ሲያደርግ አንተ መእሙሙ በማስተላመቱ ብቻ ተነስተሃል። ችግር የለም፣ አትመለስም ወደ ኋላ። እሱ ለኩም ولأحمد وأبي داود والنسائي أحمد أبي داود نسائي النزل صوت زل من حديث عبد الله بن جعفر كعبد الله بن جعفر يتذكر حديث عبد الله بن جعفر زليدين تنانتنا النقر كاسم مثلا زين يتحف يا ذاتي أبو جعفر عبد الله بن جعفر ابن أبي طالب وأمه أسماء بنت عمير سنات يا عبد الله بن جعفر يا جعفر لجنو ሙዕታ ዘመቻ ላይ ነበር የተገደለው። ሙዕታ ላይ ነበር። ጃዕፈር ጃዕፈር የማን ወንድም ነው? የማን ወንድም ነው? የአልይ ወንድም ነው። የአልይ ብን አቢ ጣሊብ አባ ጃዕፈር አቡ ጃዕፈር ይባላል ራሱ አብደላህ ብን ጃዕፈር ልጁን በአባቱ ስም ጠርቶት አቡ ጃዕፈር ይባላል። ራሱ የጃዕፈር ልጅ እኮ ነው። አቡ ጃዕፈር ابن ابي طالب امه اسماء بنت عميس ናት። اول مولود في الاسلام እስላም ውስጥ የተወለደ የመጀመሪያው ልጅ ነው። ቢአርድ الحبشه ሀበሻ ምድር ላይ የተወለደ የመጀመሪያው ልጅ ይሄ ነው። መውለዳቸው አቋረጠ፣ በቃ ሀገራቸው ጠፋ። የመጀመሪያው ቀዲመ መዓ አቢሂ አልመዲና አባቱ ጋር መዲና ሄደ። ፊ አዋኢል ሰና በሰባተኛው ዓመት ሂጅራ ከጃዕፈር ጋር አብሮ መዲና ሄደ። ሀበሻ ነው ካነ ዘሪፈን በጣም ንጹህ፣ عفيفا ጥዩፍ፣ جوادا ቸር ነበር። عفيف ነው። ከማንኛውም መሐረማት በጣም ጥንቁቅ ሰው ነው። አብደላህ ብን ጃዕፈር በጣም ጠንቃቃ ሰው ነው። በጣም جوادا ቸር ነበር። ይሰማ ባህረል ጀው ባህረል ጀው ይባላል። ባህር ይባላል በቸርነቱ የቸርነት ባህር ውቅያኖስ ይሉታል። ለሚኩን ፊል ኢስላም አስፋ ምንሁ በሙስሊሞች ውስጥ እንደሱ አይነት ቸር እስካሁን በታሪክ አልተጻፈም። ሶስት የቢል መዲና ሰና በሰማንያኛ ዓመተ ሂጅራ ወይንም ደግሞ በሰማንያኛ ዓመተ ሂጅራ ሞተ። የሰማንያ ዓመት እድሜ እያለው ነው የሞተው አብደላህ እብኑ ጃዕፈር رضي الله عنه مرفوعا ሐዲሱ مرفوع ነው። ነብዩ ጋር የደረሰ ሐዲስ ነው። አብደላህ ብን ጃዕፈር ላይ የቀረ አይደለም። من شك في صلاته አሉ ነብዩ عليه الصلاة والسلام ሶላቱ ውስጥ የተጠራጠረ ሰው ፈለሱድ ሰጅደተይኒ ሁለት ሱጁድ ማድረግ አለበት አሉ። بعدما يسلم ካሰላመተ በኋላ ጥርጣሬ ካለበት ሶስት ነው አራት ነው አራት ነው አምስት ነው ብሎ የተጠራጠረ ሰው የቂኑን የያዝና ፈለሱድ ሰጅደተይኒ ሁለት ሱጁድ አድርግ ባዕደማ ይሰልም ካሰላመተ በኋላ ብለዋል። ሙስጠሐብ ነው ኹዘይማ ካሰላመተ በኋላ ያለ ከማሰላመትም በፊት ካሰላመተም በኋላ ሁሉም ምርጫ ተሰጥቶናል አይደል? በሐዲሱ ሁሉም አለ ሁሉም አለ ሳቢት ነው። ካሰላመተ በኋላም አለ፣ ከማሰላመቱ በፊትም አለ። ግን ተህያ ቀርቶ ካሰላመተ እንትን ሱጁደ ሰሁን ከወረደ በኋላ እንደገና ተሸሁድ ይቅራ የምትል አለች። ከኋላ የቀራናት ላይ እሷን ሻዘናት ይላሉ። ከላይ የዕምራን ብን ሁሰይንን ማለት ነው። ሻዝናት ይላሉ። ከሶሒዎች ጋር ሻዝ ከሆነች አምጣ የመጣ ከሆነች እስከዚህ መቅቡል አትሆንም። በሸሁድ ይወጣች ተግባብተና ግልጽ ነው አይደል? እኛ የለመድነው የትኛውን ነው? ስጅ ደስተው በምን ሰዓት ነው የምናደርገው? ስጅ ደስተው በመጨመርም ይሁን በመቀነስም ይሁን ስጅ ደስተውን ተሸሁድን በመተውም ይሁን ምን በማድረግም ይሁን መቼ ነው የምናደርገው? ቀብለ ሰላም ነው። ይችን ስለለመድ በዕደ ሰላም ቢደረግ እንዳለ ይቀላቀልብናል። መጀመሪያ ግን ኢንፎርሜሽኑ መድረስ ስናደርግ ማለት ነው። አሁን እናንተ በዕልም በቂርአት አወቃችሁ። ምንም የማያውቅ አለ ምንም የማያውቅ ከሰላምታ በኋላ ስጁድ ሰሁ ቢያደርግ ወይ ይተዋል ወይ የሆነ ነገር በቃ በጣም ብዙ ይቀላቀልበት ደግሞ ዛሬ አዲስ ሶላት ተፈጠረ እንደ እስከማለት ድረስ ሊደርስ ይችላል። ግን هذا بالعلم علم ነው የምታገኙት ኢንሻአላህ እና አለ በዐደ ሰላም ቀብለ ሰላም ክስተቱን ተከትሎ መሄዱ ደግሞ አውላ ነው ተባብለናል። ሐዲሶችን ስናገኝ ወአን አልሙጊራ ኢብኑ ሹዕባ ረዲየላሁ ተዓላ ዐንሁ እነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መላእክተኛ እንዲህ ብለዋል። የአላህ መላእክተኛ እንዲህ አሉ። ኢዛ ሸከ አሐዱኩም አንዳችሁ ከተጠራጠረ ፈቃመ ፊ ረክዓተይኒ በሁለተኛው ረክዓ ከተነሳ ፈስተተነ ቃኢመን ፈስተተነ ቃኢመን መቆሙን ካሟላ ማለት ፈስተተነ ቃኢመን ቀጥ ብሎ ከቆመ በኋላ ፈልየምض በዛው ይቀጥል እንጂ ወላ يعود ወደ ተሸሁድ አልአወል እንዳይመለስ እንዳይመለስ ኢዛ ሸከ አሐዱኩም አንዳችሁ ተጠራጠረና በአጋጣሚ ሲጠራጠር ተሽሁድ አልአወልን አውቆ አይደለም ይተው አውቆ መተው ሶላትን ሊያበላሽ ይችላል ዋጅብ ነው የሚሉት ሰዎች አውቆ መተው ያበላሻል አውቆ አይተውም ተሽሁድ አልአወል ተሽሁድ አልአወል ሱና ነው ዋጅብ ነው በሚለው ዙሪያ የዑለማዎች ልዩነት ቢኖርም እንኳን ዋጅብ ነው የሚለውን ያስቀደሙት ምን حيث الدليل ጠንካራውም እሱ ነው። ዋጅብ ከሆነ ደግሞ ሶላት ዋጅብ አይተውም። አውቆ የተው እንትን ነው ሶላት ያበላሻል ነው ተሽሁደል አወልን አውቆ መታ ያበላሻል ሱና ብለን አንይዘው ዋጅብ በምንይዘው ማለት መእሙም ግን አውቆ ይተዋል። ይሄን ታውቃላችሁ። ኢማም ተሸሁደል አወልን ትቶ ሲነሳ መእሙም ግን እያወቀ ነው የሚነሳው። ምን ያድርግ? ዋጅብ አለበት። አውጀብ ምን ከተሸሁደል አወሉ የበለጠ አውጀብ ነው ኢማሙን መከተል። ለዚህም ነው አውቆ ትቶት የሚነሳው። ገብታችኋል ያልኳችሁ ብቻህን ስትሰግድ አውቀህ ነው ተባባላል። መእሙሙና ግን አውቀህ ተሰው ትነሳለህ። ለምን ኢማምን መከተል በጣም ዋጅብ ስለሆነ ከዚህኛው የበለጠ ከተሽሁድ አወል የበለጠ ዋጅብ ስለሆነ ኢዛ ሸከ አሐዱኩም አንዳችሁ ከተጠራጠረ ሁለተኛ ላይ ነኝ አንደኛ ላይ ነኝ ያለው አለና ተጠራጠረ መሰለውና ወደ ሶስተኛ ነው የምነሳው አላወቀም። ሁለተኛው ላይ ነው የሚነሳው ሁለተኛ መስሎታል። ተሽሁድ አወልን ትቶት ተነሳ። ፈቃመ ረካዓተይን ወደ ሁለተኛ በሁለተኛው ረካዓ ተጠራጥሮ ለተሽሁድ የደረሰ ሳይመስለው ቀርቶ ተነሳ፣ ወደ ሶስተኛው ማለት ነው። ፈስተተመ ቃኢመን ሙሉ በሙሉ ቀጥ ብሎ ቆመ። ፈስተተመ አሟላ ማለት ነው። ቃኢመን ቀጥ ብሎ ቆመ። ፈልየምዲ በዛው ይቀጥል፣ ወላ የዑድ ወደ ተሽሁድ አልአወል እንዳይመለስ። ለምን ከዋጅብ ወደ ሩክን ገብቷልና። ቅያም ሩክን ነው ሩክን ነው። ይህንኛው ዋጅብ ነው። ከሩክን ወደ ዋጅብ አንመለስም። በዛው መቀጠል ወላ ያዑድ እንዳይመለሳሉ ነብዩ አለይሂ ሰላቱ ወሰለም። መጨረሻ ላይ ግን ወለስጁድ ሰጅደተይን ሁለት ስጁዶችን ይውረድ። ፈኢለም የስተቲም ቃኢመን ሙሉ በሙሉ ካልቆመ አንድ ሰው ጉልበቱ አካባቢ ሲደርስ ካስታወሰ ተሽሁደል አወል መዘንጋቱን ፈለጅልስ ይቀመጥ ይቀመጥ ወላ ተህወ አለይህ የእርሳና ስጁድ የለበትም። የረሳውን ነገር ለመጠገን የለበትም። ለምን ትቶት አልተነሳምና رواه أبو داود وابن وابن ماجه والدار قطني واللفظ له بسند ضعيف يقبوتال ولكن الحديث صحيح وعن عمران رضي الله تعالى عنه عن النبي صلى الله عليه وسلم قال ليس على من خلف الإمام ከኢማም ጀርባ ኋላ ባለው ላይ ሰውን የእርሳና ሱጁድ የለበትም። ከኢማም ኋላ ያለው ሰው ተክቢራ ሊረሳ ይችላል፣ የሆነ ነገር ሊረሳ ይችላል። መእሙም ማለት ነው። መእሙም በረሳው መርሳት ሱጁድ ሰሁ የለበትም። የኢማሙ ግን መእሙምን ይመለከታል። የመእሙም ኢማምንም ራሱንም አይመለከትም። ተጓባን አይደል? ኢማም ጋር ሆነን የረሳነውን ነገር ኋላ በሱጁድ ሰሁ መጠገን የሚባል ነገር የለም። ኢማም ይሸከመዋል ማለት ነው። ተጓተናል ለምሳሌ አላሁ አክበር ብሎ መውረድና መነሳት ምንድን ዋጅብ ነው ብለን ነው አይደል የምንለው? አጋጣሚ ይተው ሲደሰው ሊኖርበት ይችል ነበር። ዋጅብን ትቷል። ግን መእሙም ነው የለበትም። መእሙም በረታው መርሳት የለበትም። ሲደሰው ለይሰ አላ መን ኸልፈ ልኢማም ከኢማም ኋላ ባለ ላይ ሰውን የእርሳና ስጁድ የለበትም። ፈኢንሳሃ ቢረሳ الإمام ኢማም ከረሳ فعليه በራሱ በኢማምም ላይ ስጁድ ሰው አለበት። وعلى من خلفه ከኋላውም ባለው አካል ላይ ስጁድ ሰው አለበት። ኢማሙ ስጁድ ሲያደርግ አብሮ ያደርጋል ማለት ነው። ባይረሳም እንኳን ስንመጣ ኢማሙ አራተኛው ረከዓ ላይ ብናገኘው التشهد الأول ን ዘንግቶ ከሆነ ኋላ ስጁድ ሰው ሲያደርግ ኢማምን የተመለከተ እኛ ባንቀላቀልም ባንኖርበትም እንኳ እኛንም ይመለከተናል። ስጁድ ሰው እናደርጋለን ማለት ነው። ስለዚህ ፈኢን ሰሃል ኢማም ኢማም ከረሳ ፈዐለይህ በኢማምም ላይ ስጁደ ሰህው አለበት። ወዐላ መን ኸልፈው ከኋላም ባሉ ላይ ስጁደ ሰህው አለባቸው ከኢማሙ ጋር ማለት ነው። ከኢማሙ ጋር ከኢማሙ ጋር ረዋሁ አልበዛር ወልበይሀቂ ይዘግበውታል። በሰነድን ضعيف ሐዲሱ ضعيف ነው እያሉ ነው። ለአነ ፊ ኻሪጀተ እብኑ ሙስዓብ የሚባል ሰውዬ ስላለ ይህ ሰው ደግሞ በጣም ضعيف ነው ይላል። በጣም ضعيف ነው። وعن ثوبان رضي الله تعالى عنه عن النبي صلى الله عليه وسلم قال ከተውባን የተያዘ ሐዲስ ነው። ሊኩል ሰህዊን ለእያንዳንዱ መርሳት ሰጅደታን ሁለት ሁለት ስጁድ አለ። ባዕደማ ይሰልም ካሰላመተ በኋላ ይላል። ካሰላመተ በኋላ ይሄ ሁለት አይነት ትርጉም ይኖረዋል። ሐዲሱ በጣም ضعيف በጣም ضعيف ነው ሐዲሱ። ሊኩል ሰህዊን ለእያንዳንዱ መርሳት ኢማሙ ለምሳሌ ሶስት እርሳናን ተሽሁደል አወልን ዘነጋ ወይ ወደ አምስተኛ ቆመ ወይ የሆነ ነገር ተፈጠረ ብዙ እርሳናዎች አንድ ሶላት ውስጥ ቢፈጠር ለእያንዳንዱ ሁለት ሁለት ስጁድ አለው ነው የሚያመላክተው አይደል? ይሄንንም ያስይዛል አይደል? አይ ለኩል ሰውን ለሁሉም መርሳት ብለን መተርጎም ይቻላል። ለሁሉም መዘንጋቶች አራት አምስት መርሳት እንኳ ቢፈጠር ሁለት ስጁድ ይበቃቸዋል ያስይዛል። የትኛው ነው ራጅሑ? ራጅሑ ለሁሉም እርሳና ሁለት ስጁድ ይበቃዋል የሚለው ነው ራጅሑ። ራጅሑ ይሄ ነው። مع كون الحديث ضعيف ለይሰ ሊኩል ሰህዊን ለእያንዳንዱ መርሳት ሰጅደታን ሁለት ሁለት ስጅዳ ያስፈልገዋል። ተሽሁደል አወልን ዘነጋ። በመጨረሻም ላይ በአራተኛ መቀመጥ እያለበት ወደ አምስተኛ ተነሳ። ሱብሃንአላህ ብለን ያስቀመጥ ነው ወይ የሆነ ወያሰላመተብን በመካከል ሶስት መርሳት ቢፈጠር መጨረሻ ላይ ሁለት ስጁድ ብቻ ነው ስጁድ ለሁሉም መጠገኛ ማለት ነው እንጂ ለእያንዳንዱ ሁለት ሁለት ሁለት ለስጁድ ሰሁ ሁለት ለተሽሁድ አወሉ ሁለት ለመጨመሩ ሁለት ለመቀነሱ እያልን አናደርግም። ያ የለም ማለት ነው። መፍሁሙ ግን እንደዛ ነው። ለኩል ሰው ለእያንዳንዱ መርሳት ሰጅደታ ሁለት ሁለት ስጅዳ አስፈልገዋል። እንደዛ ተው። ለኩል ሰው ለርሳና ሁሉ ሰጅደታ ሁለት ስጅድ ይበቃዋል። بعد ما يسلم ካሰላመተ በኋላ የሚደረግበት ይከደም بعد ما يسلم የሚያደርገው قبل ما يسلم اللي فلقه መስጠው አራት ረካ ማስገድ አለበት። ተከትለንም እንሳለን፣ ችግር የለም ችግር የለም። ምክንያቱም በቁጥር የተገደበ አይደለም። ተራው በአንድ ላይ መስገድ ይችላል። በሁለት በሁለት የተገደበ አይደለም። አራት ረካ ቢያስገድ ይችላል። ችግር የለም። ሱና ሶላት በሶስተኛው ለሚቀመጥ ከሆነ ምን የለበትም። ተሽሁደ ላወል ተሽሁደ ሳኒ የሚባል የለም። ሱና ሶላት ሱና ሶላት ነው አይደል? ሱና ሶላት ነው። ሱጁደ ሰው የለበትም። ለምን መሰለ? ተሽሁደ አወልና ተሽሁደ ሳኒ የሚባል የለም። ወይንም ደግሞ ይሄንኛውን ስቶ ተነሳ ራሱ ሳትነይት እኮ መጨመር ትችላለህ። ውትር ላይ እንደዛ አይደል የምንሰግነው ሁለት ሁለት ሰግደ ያሰላምታል ስትል ወደ ሶስተኛ ይነሳሉ። አንተ ግን ሁለት ብለህ ነው ኢራን ያደረገው። እዛ ሁለት ስትነሳ ነጅ ሰው ስማ ነው ምን ችግር የለም። እና መቼ ነው ያስታውሱም? ፈርድ እኮ ነው። አይ በቃ ከረመኝ በቃ ስቶት ከተነሳ ግን ፋቲሃን መቅራ አለመቅራቱን የቂን ከሆነ አታህያን ተህያን በቂያም እንደቀረው ፋቲሃን እንደዘነጋው አንተም ብሎ ከሆነ መመለስ የግድ ነው። ለምን ብላ ፋቲሃ ሶላቱ ሩክን ስለሆነች ማለት ነው። ህይወት አይኖረው አይጠገንም በዚህ وعن ابي هريره رضي الله تعالى عنه قال سجدنا مع رسول الله صلى الله عليه وسلم ابو هريره من ይሉናል سجدنا مع رسول الله صلى الله عليه وسلم ከአላህ መላእክተኛ ጋር ሱጁድ አድርገናል አሉ ወይ ይችንን ትልቅራላችሁ መሰለኝ ምን ይላሉ መሰላችሁ እንትኑ ባለ ኢስሐፉል يدل على مسألتين الأولى أنه إذا تعدد المقتضى لسجود السهو تعدد لكل سهو سجدتان لكل لكن الحديث لضعفه لا يصح للاحتجاج من حديث ضعيف هذا تعالى هنا بألف في قرانه وقد عرضه حديث باليدين لأن النبي صلى الله عليه وسلم سلم وتكلم ومشى نافيا ولم يسجد إلا سجدتين لكل سهو ሁለት ሱጁድ አለው የምንለው ضዕፍ ነው መጀመሪያ ሐዲሱ ላይ ሲዛጅ አይሆን ይሆናል ብለን ብንወስደውም እንኳን ዙልየደይን ሐዲስ ጋር ይጋጫል። ለምን ነብዩ ከሶላቱ ተጉዘዋል፣ አውርተዋል፣ በሁለተኛው ረካ ሰላምተዋል። ዙልየደይን ተንቢህ ባደረጋቸው ጊዜ ማለት ነው። ለዛ ሁሉ ሁለት ስጁድ ብቻ ነው ያደረጉት። ነገር ሙዓረዳ ይሆናል ቢሆንም ነው والمسألة الثانية أن محل سجدتي السو بعد الصلاة وقد اختلفت الأحاديث في محل سجود السو فترى في هذا الباب أن حديث عبد الله بن بحينة وأبا مسعود يفيدان أن محل السجدتين قبل السلام እንደሆነ ከኋላ ቀርተናል። የማንና የማን ሐዲስ ይሄንን ቼክ ታደርጋላችሁ። የአብደላህ እብነ ቡሐይና ሐዲስና የአባ መስዑድ የሁለቱ ሙሐድ የሁለቱ ሰሐቢዮች ሐዲስ ዩፊዳኒ አነ መሐለ ሰጅደተይ ስጅደት የሚደረገው قبل السلام ነው ነው የሚለው አንድ ያዙ ሁለት ሐዲስ አለን ማለት ነው። وأحاديث ذي اليدين ወአብደላህ እብን መስዑድ ወአብደላህ እብን ጃዕፈር የእነዚህ ሶስቱ ሐዲሶች ደግሞ ዚሌደይን ከኋላ ነብዩን ተንቢህ ያደረጋቸው በሁለተኛው እንትን ብለው የአብደላህ እብን መስዑድ የአብደላህ እብን ጃዕፈር ደግሞ አነ መሐለሁማ በዕደ ሰላም ነው። ስጅደት የሚደረገው ከሰላምታ በኋላ ነው ነው የሚያስበው ይህም ሐዲስ አለ ታስታውሳላችሁ እሺ ወለአጅሊ هذا الاختلاف ሁለቱ ሐዲሶች ተጋጭተውብናል ይህ ሁሉ حديث ተለያይቷል قبل السلام يقول بعد السلام اختلف اقوال الائمه ائمه والتكسين ተለያይተዋል فقيل يصدر قبل السلام فقط لجميع انواع السهو قالوا الله ይሄን ነገር ያስተዋል من من ይሁን من إمام الشافعي ይመስል قبل السلام ስጁድ ሰው መካሄድ አለበት በቃ አንዱ ኢማሙ ሻፊዒ ናቸው ይናሉ هنا في جميع انواع السهو وقيل بعد السلام فقط الله አቡ ሐኒፋን ይመስል ብያቸዋለሁ بعد السلام ነው ስጁደ ሰው መደረግ ያለበት አቡ وقيل هو مخير إن شاء سجد قبل السلام وإن شاء سجد بعد ከፈለገ በኋላ ከፈለገ በፊት እንደፈለገ ይሄንን ጀምዕ ያደረጉ ሰዎች ናቸው وقيل إن كان السجود زيادة وعن ابي هريره رضي الله تعالى عنه قال سجدنا مع رسول الله صلى الله عليه وسلم ከነብዩ ጋር ስጁድ አደረግን ይላል اذا اذا السماء انشقت في اذا السماء انشقت ተቀራ ቢስሚ ረቢክ ሁለቱ ሱራዎች ላይ ያለውን እንትን ሰጅድ ስጁደ ቴላዋ አድርገና አብረን ከነብዩ ጋር እያለ ነው አቡ ሁረይራ ረዋሁ ሙስሊም ሙስሊም ዘግቦታል። እዚህ ላይ የአይማዎች ልዩነት አለ። አቡ ሐኒፋ የሚሉት አለ ኢማሙ ሻፊዒ ኢማሙ ሻፊዒ ሙፈስሎች ላይ ያለ ስጁደ ቴላዋ የለውም ነው የሚሉት። ነጅም ላይ ይመስል እንትን እቅራ ላይ ይመስል ወስድ ወቅተር ይላል እሱ ላይ ስጁድ የለም ነው የሚሉት ኢማሙ ሻፊዒ ሙፈሰሎች ላይ ያለው መንሱህ ነው ነው የሚሉት ሙፈሰሎች ሙፈሰል ከምን እስከ ምንድን ነው ብለናል ሙፈሰል የሚባሉት ከየት በታች ያሉት ናቸው ከሱረቱል ሁጁራት በታች ያሉት ሙፈሰሎች ናቸው እነዚህ ውስጥ ያለ ስጁደት ስጁደት ሲለዋ ስጁደት ሲለዋ የለም ብለዋል ኢማም ሻፊዒ ከዛ በላይ ያሉት ናቸው ለዚህ ደግሞ አይቀበሏቸው ሙሐዲሶች ለምን ሐዲሱን የዘገበው አቡ ሁረይራ ነው። አቡ ሁረይራ እስላምን የተቀበለው በስድስተኛው ዓመት ነው። በሰባተኛውና ስድስተኛው አካባቢ በኸይበር ዘመቻ ጊዜ ማለት ነው። ስለዚህ በሰባተኛው ዓመት ያለ ነገር ነስኽ ገብቶታል ማለት ደግሞ ላይ ደሊል የለም ናስኽ ከየት የለም ነው የሚለው ስለዚህ አላቸው ማለት ነው ዋናው የደተማውን ሸቀትም ላይ ሲንቀራ እቅራ ቢስሚ ረቢክ አለውም ላይ ስንቀራ ስጁደት ሲለዋ አለ ስጁደት ሲለዋ ዋጅብ ነው ወይ ሱና ነው ዋጅብ ነው ወይ ሱና ነው ሱና ነው ነው የሚሉት ሶስቱ አይማዎች ሌሎቹ ባዕደል ዑለማ ደግሞ ዋጅብ ነው ይላሉ። ዋጅብ ላለመሆኑ የነብዩን ክስተት እናያለን። ዋጅብ አይደለም ሱና ነው የሚሆነው። ነብዩ የተውበትም አለ። አንድ ዋጅብ አለመሆኑ ግልጽ ያደረገው ዑመር ነው ራሱ ዑመር በሶሐቢዎች መካከል ቆሞ ኹጥባ እየኸጠበ እንዲህ ብሏቸዋል። እነላህ ለም አለይኩም ሱጁድ አላህ በእናንተ ላይ ቁርአን ስቀሩ ሱጁደት ይለዋል ዋጅብ አላደረገም ብሎ ተናግሯል። ሶሐባዎች መካከል ሰሃባው ሁሉ ቀጥ ብሎ ተቀብሏል። ዋጅብ አለመሆኑን ሲነግራቸው ቀጥ ብሎ ሰሃባው ሁሉ ተቀብሏል። እንደውም እጅማዕ ሰሃባ አለ ዋጅብ ላለመሆኑ የሚለውን ይህን ሁጃ አድርገው ይጠቀሙበታል። የዑመርም ደግሞ ሁጃ ይሆናል። ዋጅብ አይደለም ማለት ነው። ዋጅብ አይደለም። ኢማሙ ስጁደት ስለዋ ከወረደ ግን መእሙሙ ላይ ይወጅባል አይወጅብም? ስጁደት ስለዋው ሳይሆን ዋጅብ የሆነው ኢማምን መከተል ዋጅብ ስለሆነ ነው። وعن ابي هريره في اذا السماء انشقتنا وقرأ باسم ربك رواه مسلم ለምን ይሄን አመጡት ስጁድ ትለዋ ሁሉም ላይ አለ ስጁድ ትለዋ ያለባቸው አሉ ስጁድ ትለዋ ለምን እነዚህ ሁለት አያዎች ሁለቱም ሱራዎች መጡ አመጡ ካላችሁ እብነ ሐጀር አልአስቀላኒ ኢማሙ ሻፊዒ መዝሀብ ይከተላሉ ብዙ ጊዜ ግን ደሊል አለን እያሉ ስጁደ ትለዋ ይወረዳል አያት ሱረት ሙፈሰላዎች እንኳን ቢሆንም ስጁደ ትለዋ አለ ለማለት ለማጠናከሪያ ነው የመጡበት وعن ابن عباس رضي الله تعالى عنهما قال صاد صاد የሚለው ውስጥ ለይሰት ሚን አዛኢም ሱጁድ ወኸረ ራኪዓን ወአና በሚለው አለ አይደል? እሱ ማለት ነው። እንትና ውስጥ ያለው ሷድ ውስጥ ያለው ለይሰት አይደለችም ሚን አዛኢም ሱጁድ ከሱጁድ ትለዋ ከታዘዙት ውስጥ አትጨመርም። እሱ ውስጥ አትገባም። ወቀድ ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩን አይቻለሁኝ አለ የስጁዱ ፊሃ ሱጁድ ሲያደርጉ አይቻቸዋለሁ። ወላኪን ሚነል አዛኢም አትጀመርም ነው የሚለው። አልደመሯትም፣ ብዙዎቹ አልቆጠሯትም። በተለይ ሶላት ውስጥ አትደረግም አትደረግም። ቢደረግ ሶላት ይበላሻል አይበላሽ? ቢደረግ አይበላሽ። ምን አዛኢም ስጁድ አይደለችም። ወስጁድ ወቅተሪብ ያለውን ስትቀራና ተፈራራኪ አዋአናድ ያለውን ስትቀራ የሁለቱ ትእዛዝ ተመጣጣኝ አይደለም። እነዚህኞቹ ሙአከዶች ናቸው። ሲኛቱ ብታደርግም ባታደርግም እንደዚህ እንትን more ሙአከድ የሆነ እንትን አይደለም። ምን አዛኢን ስጁድ አይደለችም እያሉ የፈለገ ያደርገዋል። ውጭ ላይ ሶላት ውስጥ ግን አይደረግም። ውጭ ላይ ሶላት ውስጥ ቢደረግ ሶላት ይበላሻል አይበላሽ፣ ግን ውጭ ላይ ነው የሚደረገው። ሐረራቲ አላህና እንደ ስጁደ ሹክር ነው የምትታየው እንጂ እንደ ሰጅደ ተክሲለው አይደለም የምትታየው ነው የሚለው። ምክንያቱም በሹክር ነው ያደረጉት አይደለ እንትና ማናት ያደረጉት እ ነብዩላህ ዳውድ ስለማን ነብዩላህ ዳውድ ናቸው። ረዋሁል ቡኻሪ ቡኻሪ ዘግቦታል። ሱጁደት ይለዋል ስጁደት ይለዋል። ውዱ ያስፈልገዋል። ሶላት ነው፣ ሶላት አይደለም። ስጁደት ይለዋል። ሶላት አይደለም። ሶላት እስካልሆነ ድረስ ቂብላም አያስፈልገው እ ውዱም አያስፈልገውም። ያለ ውዱም ይደረጋል። ያጋጣሚ እያዳመጥክ ከሆነ ቁርአን እየተቀራ ቁጭ እያዳመጥክ ነው። ወስጁድ ወቁተሪብ አለ። ስጁድ ዝም ብለህ ታደርጋለህ። ቂብላ ያዝም አትያዝም። ተክቢር አስፈልገዋል። የመጀመሪያው ተክቢር አስፈልገዋል ይላሉ እብነ ለቀይ። የመጀመሪያው ተክቢራ ከዛም በኋላ ከሱጁድ ስትነሳ የለም ሰላምታም የለም ያንና ላይ ተሰላ እብኑ ተይሚያ ግን ምንም የላትም ነው ያሉት በቃ ዝም ብሎ ሱጁድ ማድረግ ብቻ ነው ምክንያቱም ሶላት አይደለም ችግር የለም ቂብላም አያስፈልገውም ምንም አያስፈልግም ሶላት ውስጥ ከሆነ ግን ቂብላም አለ ለሶላቱ ስትል ውዱእም አለ ለሶላቱ ስትል ውስጥ ያለች ማለት ነው። ተግባተና መዞሩ ችግር የለውም። አለመዞሩ ነው ጥያቄ የሚያስነሳው። መዞርህማ ችግር የለም። እንደውም ወጣ ከፈላ አለመዞርህ ግን ያስነሳል። ቁርአኑን እየቀራ ያለው እንደዚህ ተመቻ ተመቻቸ እንደዚህ ዙረ ከሆነ ዝም ብለህ ስጁድ ማድረግ ነው። ይልፍ ወስሩ ወቅተሪብ ስትል ዝም ብለህ ስጁድ ማድረግ ነው። ወዳገኘህበት አቅጣጫ ማለት ነው። ወደ ስጁድ ወደ እንትን ወደ ቅብላ ዙረ ስጁድ ብታደርግ ማሻአላ ችግር አለ። እሱ አያስነሳም። ጥያቄው የሚያስነሳው ያለ ቅብላ ስታደርግ ነው። እሱም ይበቃል። ወደዚህ ከዞርክ ማሻአላ ችግር የለም። ها إيه؟ ها يلم سجود وسط راسه سبحان ربي الاعلى من النبال وين له سجود سبحان ربي الاعلى كل التكبير على صلاة ليكون كل التكبير سجود مورجة كسجود من نشا صلاة صلاة الليل ከሶላት ውጭ ያለው ላይ ነው ኺላፍ ያልኳቸው። ከሶላት ውጭ ያለው ላይ ኢብኑ ተይሚያ ምንም ተክቢራ ምናምን ነገር አያስፈልገውም ማለት መጀመሪያ ኢህራም የለም። ይሄንኛው ግን እንቲቃል ስላለ ከሆነ ነገር ወደ ሆነ ነገር እንቲቃል መእሙሞችንም ተንቢ ስላለ በሁለቱም ላይ ተክቢር አለ። አላሁ አክበር ብለ ወደ ስጁድ ትወርዳለህ። አላሁ አክበር ብሎ ይነሳል። ከዛ ውጭ ያለው ላይ ነው እብነ አልቀይም የመረጡት ዝም ብለህ አላሁ አክበር ብሎ ዝም ብሎ ስጁድ ያደርጋል። ከዛ ተነስቶ ዝም ማለት ነው። ከፈለገ አለበ የለበትም ሰላምታ አሰላም ይላሉ አሰላም ይላል ተፈለገ ወላኪን የለም ሶላት ስላልሆነች ማለት ነው አልገባችሁም አልኳችሁ ሶላት ውስጥ ያለው ሱጁደት ሂለዋና ከሶላት ውስጥ ያለው ሱጁደት ሂለዋ ይለያያሉ ሶላት ውስጥ ያለው ሁለት ተክቢራ ያስፈልገዋል ወደ ሱጁድ መውረጃና ከሱጁድ መነሻ ሶላት ከሶላት ውስጥ ያለው ግን ተክቢራ ያለው መብኑ ተይሚያ ወይ የመጀመሪያዋን ተክቢራ ታደርጋለህ እንደ ተክቢራተ ኢህራም ከዛ ሌላ የለበትም የለም ነው የሚሉት። ይኸው ሳቢቱን ይሄን ያደረጉት ኢማሙ አህመድ ሱብሃነ ረቢየል አዕላ ማለት ብቻ ነው ስጁድ ውስጥ ያለበት። ይቺ ስጁድና ሌላው ስጁድ አይለያይም፣ የለም ሌላ ነገር ነው ያለው። ረዋሁል ቡኻሪ ወአንሁ አን ሰለላሁ ዐለይሂ ወሰለም ሰጀደ ቢነጅሚ ወአንሁ አሁንም ከእብነ መስዑድ ከአብደላህ እብነ አባስ ነው አንደ ነብይ ሰለላሁ ዐለይሂ የአላህ መላእክተኛ ሰጀደ ቢነጅሚ ወነጅሚ ኢዛ ላይ ባለውም ስጅደት ትለዋ አድርገዋል ነብዩ አሁንም ምን ለማድረግ ነው ያመጡት ሸኹ? ምን ለማለት ነው? والنجم ራሱ ሚነል ሙፈሶላት ነው። ከሙፈሶላት ከውዙራት በታች ነው። አሁንም والنجم ም ላይ ራሱ ይደረጋል፣ መንሱክ አይደለም። ስጅደት ችለዋ ወነጅሚም ውስጥ ያለው ወስጁዱ ሊላሂ ወዕቡዱ የሚለው ላይ ስደት ስጁድ ተውታል ስጁድ ታደርጋለህ ስጁድ ትለዋ ታደርጋለህ ማለት ነው አለ እሱም ነው መንሱኽ አይደለም ያለ ማጠናከር ነው رواه البخاري شيخ البخاري ዘግበውታል وعن زيد بن ثابت رضي الله تعالى عنه زيد بن ثابت زيد بن ثابت ማን ነው زيد بن ثابت አንሷርይ ነው አንሷርይ የመዲና ሰው ነው ነጃርይ ነው የጎሳው ዘር ሐረጉ ዩከና አባ ሰዑድ ይባላል አው አቡ ኻሪጃ በመባል ይታወቃል ዘይድ ብን ሳቢት አብሰሉ ከተበቲል ወህ ከወህይ ጸሐፊያን ግንባር ቀደሙ ነው። ዘይድ ብኑ ሳቢት ከነብዩ ወህይ ጸሐፊዎች አሉ። ከወህይ ጸሐፊዎች ውስጥ አንዱና ግንባር ቀደሙ ነበር ዘይድ እብኑ ሳቢት። ያዙት በአላህ لا አስታውሱ ماشي هذا أفضل من تاريخ مشي أفضل كتبة الوحي وأفرض الصحابة كصحابيዎች ፈራኢብን የሚችል የሚችልም ይሄ ነው ይሄ ሰሐቢ ዘይድ ብኑ ሳቢት አፍረብ ሙዓዝ ብን ጀበል አዕለሙ ቢልሐላል ወልሐራም እያሉ ሲናገሩ በዕልም ይህንን ደግሞ በጣም ፈራኢድን የሚችል ብለውታል። ፈራኢድን ውርስን ማለት ነው። ውርስን በጣም ይችላል። ከሌ ከሌ እናትና አባት ሰውየው ሞተ፣ እናት አባቱን ትቶ ወንድሙን ትቶ ምንም ትቶ ካልከው አበጥሮ ይሄ ወርሳ ይሄ አይወርስም፣ ይሄ አይወርስም፣ ይሄና ይሄ ይወርሳሉ፣ ያካፍላቸዋል። ቁጭ ያደርጋል። አፍረድ ነበር በጣም ሸምቷል። አወሉ መሻሂድ ለኸንደቅ የመጀመሪያ ጦር ዘመቻ የተሳተፈው ኸንደቅ ላይ ነው። ጀማዓል ቁርአን ቁርአንን ሰብስቦ ሐፍዟል። ፊ አህድ ሲዲቅ በሲዲቅ ዘመን በማን ማለት ነው? በአቡበክር ዘመን ጀምዕ ያደረገ አንዱ ይሄ ነበር። ወነቀለው ፊ ዘመን ዑስማን በዑስማን ዘመን ደግሞ አስተላልፎታል። ተዓለመ ተምሯል። ዘይድ ብን ሳቢት ኪታበ የሁድን የአይሁዶች መጽሐፍ ተምሯል። ፊ ሸህሪ በአንድ ወር ያክል በግማሽ በአስራ አምስት ቀን ውስጥ የእነሱ መጽሐፍ ቅጽፍ አደረገው። ሀታ ወላሂ ሚን ሽደት አልሕዝን ዛሂናቸው በጣም ወቃድ የሆነ ዚህንን አለ ተቀጣጣይ የሆነ አእምሮ በአንድ ወር ውስጥ ጨረሰው። የዛን ጊዜ ንጽጽር ያቀርብ ነበር፣ ይመልስ ረድ ያደርግ ነበር ማለት ነው። ሻር የአምሪ ነብ ስለ ላ ስለም ነቢዩ አዘውት ነው። ፈካነ የክትቡ ለሁ ይጽፍላቸው ነበር። وإذا كتب قرأه ይጽፍና ያነብላቸው ነበር። ሶፍ የብል መዲና ሰና በአርባ አምስተኛ ዓመተ ሂጅራ وقيل غير ከዛም ውጭ ተብሏል። የሞተ ዘይድ ብኑ ሳዕድ ዘይድ ብን ሳቢት رضي الله تعالى عنه وأرضاه قال قرأت على النبي صلى الله عليه وسلم ለነቢዩ አነበብኩላቸው ይላል النجم ሱረቱን ነጅምን አነበብኩላቸውና فلم يسجد فيها ሱጁድ አላደረጉም ማለት ሱጁድ አላደረጉም ነብዩ فاسجدوا لله واعبدوا ላይ ስደርስ ዝም አሉ አለ ይሄ ነው ዋጅብ አለመሆኑን ሱጁድ ኪለዋ ዋጅብ አለመሆኑን የሚጠቁመን ማለት ነው ነስህን አይደለም የሚጠቁመው ይሄ ይሄ መንሱክነትን ሳይሆን لبيان الجواز ነብዩ የተጠቀሙት ነው ሱጁድ ማድረግም ትችላለህ፣ አለማድረግም ትችላለህ። ፈርድ ላለመሆኑ ደግሞ ዑመር ኢብኑ አልኸጣብ በይነ ሰሐባ ኹጥባ አድርጎ ሁሉም ሰሐባ ተቀብሎታል። ዋጅብ ላለመሆኑ ያ ኢጅማዕ ሰሐባ እስከምን ድረስ ሊደርስ ይችላል? ወደ መርፉዕነት ሊደርስ ይችላል ነው ያሉት ዑለማዎች መሐዲሶች ማለት ነው። አለመውጀቡን ነው የሚጠቁመን ይሄ ወስድ ወቅተሪብ አለ ኢማሙ። ዝም ብሎ ሊቀጥል ይችላል። ወይም ደግሞ እዚህ ቁጭ ብለህ እያዳመጥክ እያለ ዝም ካለ ዝም ማለት ይቻላል። ችግር የለም። ማለፍም ትችላለህ። ስጁድ ማድረግም አለማድረግም ማድረጉ more أجر የሚያስገኝ ቢሆንም እንኳ አለማድረጉም ይቻላል። ነብዩ ለምን ተውት? أجر የሚያስገኝ ነገር ትተው ለምን ይሄን አደረጉ? ሊባያን ይዘዋል። ኡማው እንደ فرض እንደ واجب አድርጎ እንዳይ እንዳይመለከተው ይበቃላችኋል፣ እንደዚህ ማድረግ አሉ። ነብዩ ቁሞ መጠጣትም ክልክል ነው፣ ቁማችሁ አትጠጡ አሉ። ግን ቁመው ጠጡ። አዛ ሊባያን ይዘዋል እንጂ ቁሞ አለመጠጣቱ أفضل እንደሆነ ካስረዱ በኋላ አፍል ያልሆነ ነገር የሰሩት ምንጊዜም ቁሞ መጠጣት ሐራም እንዳይመስለው ሰው አይ ቁመህ መጠጣት ችግር የለም የሚል አሳይተዋል። እንደዛ ማለት ነው። ቁሞ ጠጥተው አፍል ግን ተጋብተናል። እሺ ተፈጥንባችሁ ነገር وعن خالد ابن معدان خالد ابن معدان أبا عبد الله الكلاعي ይባላል أو الكلاعي من أهل حمص የህምስ ነዋሪ ነው የህምስ ሰው ነው ህምስ ማለት የእንትና የክልል ከተማ ናት ብያችኋለሁ ሱሪያ የሲሪያ የክልል ከተማ ናት። ሚን ፉቃሃ ታቢዒን ከታቢዒዎች ታላላቅ ሊቃውንቶች ከሚባሉት አንዱ ነው። ወአዕያን ግንባር ቀደም አይን ውስጥ የሚገባ አዕያን ምርጥ ማለት ነው፣ ታዋቂ ቃለ አድረክቱ ሰብዒነ ምን ሰሓባ ሰባ ሰሓባ ጊቷል። ታቢዒ ነው ሰውየ ሶስት በመቶ ሶስት በመቶ አራት በመቶ ስምንት የሚላለ ይሄ ሰውዬ የሞተበት ማለት ነው። ታቢዒ ነው ታላቅ አሊም ሊቅ خالد بن معدان رضي الله تعالى عنه قال ፉድለት ይላል ተበለጠች ሱረቱል ሐጅ ሱረቱል ሐጅ ተበልጣለች በሰጅደተይን ሁለት ሱጁድ አላህ ሰጥቷታል ሁለት ሱጁድ የሚደረግበት ቦታ አለ ማለት ነው ባለ ሁለት ሱጁድ አላት ሱራ ማናት ሱረቱል ሐጅ ናት ተበልጣለች አለ ፉድለት የበላይነት ታላቅነት ማዕረግ ታላቅነት ተሰጥቷታል ሱረቱል ሐጅ ሱረቱል ሐጅ ተመርጣለች አለ በሰጅደተይን ሁለት ሱጁድ ኪሎዋ ቦታ አላት በዚህ ተመርጣለች አለ ይሄ ተፍዲል ይህ መስበለጥ ወይንም በላጭነቷ ከሌላ ከነያተል ኩርሲ ከነ ሱረተል ኢኽላስ ሊያስበልጣት ይችላል? ላ አይደለም። መዝያ ልዩ ማዕረግ ተሰጥቷታል ማለት እንጂ አለል ኢጥላቅ ከሌሎች ትበልጣለች ማለት አይደለም። ሌሎች ላይ የሌለ እሷ ላይ አለ ማለት እንጂ ከሌላውማ ሰጊደ ሱራ ሰጊደል አያ ማናት? ከአያ ሁሉ ታላቁ ማን ነው? አዕዘመ አዕዘመል አያ አዕዘመል አያ ማናት? አያተል ኩርሲይ ነው። አያተል ኩርሲይ አያተል ኩርሲ ያለበት ይበልጣል ደግሞ ወላኪን እና ቁልሁ አላህ አሉ ሱረቱል ኢኽላስ አሉ እነዚህ እያሉ እቺ ተበልጣለች ማለት ይሄም ማዕረግ አግኝታለች። ሁለት ሰጅዳ ሰጅደተ ትለው አለባት ማለት ነው እንጂ ከሌሎች ተበልጣለች ማለት እንዳትወቅሱ ይላሉ። ሰጅዳ ፉድለት ሱረቱል ሐጅ ተመርጣለች። በሰጅደተይን ሁለቱ ስጅድ እንዲደረግባት ተደርጋለች። አንዷን ይተዋል ዑለማዎች አንዷን እና አቡ ሐኒፋ ራሱ አይቆጥሩም። ሱረቱል ሐጅ ላይ ያሉ ሁለት ሰጅዳዎች ለመጨረሻው አትቆጠርም ነው የሚሉት። እንዳንድ ነው የሚቆጥሩ። የመጀመሪያውን ብቻ ይቆጥራሉ፣ ሁለተኛው አይቆጠርም ነው የሚሉት። ለመጀመሪያው ሰጅዳ አይቆጥሩትም። ولكن يكون معدودا معدود ለመሆኑ ይሄ ሐዲስ دليل ይሆነናል። ሁለት ሱጁድ ይችላል አለ ካለ በቁጥር ተለይተዋል አለ ማለት ነው። ምንም ቢተውት እንኳን ሌሎች አይማዎች ተቀብለውታል። የተወሰኑት አይማዎች دليل ም አላቸው የተቀበሉት። رواه أبو داود في المراسيل ሐዲስ مراسيل ውስጥ ዘግቦታል። مرسل ሐዲስ ውስጥ ማለት ነው። مراسيل ሐዲስ ውስጥ تابعي ላይ የቀረ ሐዲስ ነው። موقوف ሲሆን ምን ላይ ነበር ያልነው? ሰሐቢይ ላይ የቀረ ማለት ነው። መርፎዕ ሲሆን ነብዩ ጋር የደረሰ ማለት ነው። ወራው መራሲ ለራሱ አንድ ኪታብ አለ። ሲል መራሲ ሙርሰላት ሐዲሶች የሚዘገቡበት አለ። የሚገርም ضعيف ን ብቻ የሚያባርር መሻይኾች አሉ። ተቀላችሁ ضعيف ን ብቻ ሐዲስን موضوع ን ብቻ صحيح ሐዲስ እያለ ለምን موضوع ትጽፋለች ሲሉት አይ ሰዎች እንዲጠነቀቁ ይህም አንድ تعليم አንድ ማስተማር ለምሳሌ ሼኹል አልባኒ سلسلة الضعيفة ና ሲልሲለቱ ሰሒሃ የሚባል ኪታብ አላቸው። አንዱ አምስት ቮሊዩም ነው፣ አንዱ ስድስት ቮሊዩም ነው። ሲልሲለቱ ዳኢፋ ዳኢፍ ዳኢፍ ሐዲሶችን ከነሰነዳቸው እያስቀመጡ ለብቻ ጽፈውታል። ለብቻ ፍለጋ እሶይ ውስጥ ይሄ ሶይ ይሄ ዳኢፍ ይላል ካታተራምጥ ሲልሲለቱ ዳኢፍ አንተ ፈልግና እዛ ውስጥ መፈለግ ይቻላል ዳኢፍ ሐዲስ እንደዚህ ያደርጋሉ እና መራሲል ውስጥ መራሲል ውስጥ ጽፎታል። ወረዋሁ አህመድ ወትርሚዚዩ ዘግቦታል። መውሱለን ሐዲሱ መውሱል አድርጎ ዘግቦታል። ምን ሐዲስ ዑቅበተ ብን ዓሚር ከዑቅበተ ብን ዓሚር የተዘገበ ሐዲስ አለ። ወዛደ እዛ ላይ ጨምሯል። ፈመን ለም የስጁድሁማ እነሱን ሱጁድ የማያደርግ ሰው ፈላ የቅረአሃ እንዳይቀራ ይችን ሱራ ተብሏል። ወሰነዱሁ ضعيف ሰነዱ ضعيف ነው። ሐዲሱም በጣም ضعيف ነው። ሐዲሱም ضعيف ነው። አብቶርያውን ካየን አዎ ሱጁድ ማድረግ አለበት የሚል ትዕዛዝን ለማስተላለፍ ከሆነ አለበለዛ ሱጁድ የማያደርግ ሰው አይቅራቸው ማለት ሱጁድ ካላደረገ ሱራው መቀራት የለበትም አይባልም። ለምን ሱጁድ ሲለዋ ዋጅብ እንዳልሆነ ማረጋገጫ ሙተፈቅ አለይ ሐዲስ ስላለ ተጋብተናል። የሱጁድ የማያደርጋቸው እነዚህን ሁለት ሰጅዳዎች ሱጁድ የማያደርግ ፈላይቅራሃ እንዳይቀራ ማለት አፍሮልያነት ነው እንጂ የከለከለው ጭራሽ እንዳያነባ አይፈቀድለትም ማለት አይደለም። ይሄን ተረዱ። ሰነዱ ضعيف እሱም ضعيف ነው ሐዲስ እሱም ضعيف የወረቀቱ የወረቀቱ ስጅደ ሰህው ያለው እሺ ምን ታርኩኝ ተጋተና ሁለት ጥያቄዎች አሉ እሺ እንግባ ዋን ዕምራን ተጋብተናል አይደል? አሁን የቀረነው አሁን የቀረነው ግልጽ ነው። وعن عمران رضي الله تعالى عنه قال عمران يا أيها الناس ها؟ وعن عمر وعن عمر رضي الله تعالى عنه قال يا أيها الناس እናንተ የሰው ልጆች ያለ ይሄን ኹጥባ አድርጓል ያልኳቸው ይሄን ኹጥባ መካከል ላይ ነው የተናገረው ቀንሰው ነው ያመጡት ሸህ ረጅም ኹጥባ መካከል ላይ ነች የሚተናገረው። ያ አዩሃናስ አላቸው። አስቡ፣ ያ አዩሃናስ ሲባል ብዙ ሰሃብይ ነው ያለው። ሁለተኛው ኸሊፋ ነው ዑመር። እዛ መካከል ነው የተናገረው። ብዙ ሰሃባ ከኋላው አለ። አንድ እንኳን የተቃወመ የለም። ያ አዩሃናስ እናንተ ሰዎች ሆይ አላቸው። እና ነምሩ ቢስጁድ እኛ በሱጁድ ባለበት አያ እናልፋለን። فمن سجد ሱጁድ አደረገ فقد أصاب ትክክል አግኝቷል። ومن لم يسجد ሱጁድ ያላደረገ ፈላ ኢስመ አለይህ ወንጀል የለበትም ማለት አይወጅብም ማለትን አንጸባረቀ። رواه البخاري። ሸይኹል ቡኻሪ ዘግበውታል። ይህም ደግሞ ራሱ ዑመር ብቻውን ቢናገረው እንኳ حجة ይሆናል። ፈከይፈ ኢዛ ተከለመ ብሂ አማመ ሰሓባ ሰሓባ መካከል ላይ ተናግሮት አንድም ተቃውሞ ካላሰማ ኢጅማዕ ሰሓባ አለበት ወደ مرفوع ነት ደረጃ ደርሶታል። ለምን ዑመር ዝም ብሎ ከአእምሩ ስለ አይናገርም፣ ዝም ብሎ አያመጣም። ስጁድ ያደረገ ፈቀድ አሳብ እዚህ ላላደረገ ወንጀል የለበትም። ይህንን ፈትዋ መስጠት ያለባቸው ማን ናቸው? ነብዩ አለይሂ ሰላቱ ወሰለም። ስለዚህ ዑመር ለአለሁ ይህን ነገር ቢያውቅ እንጂ ዝም ብሎ አይናገርም። ማዕናው ምንም እንኳ ቃሉ ከነብዩ ይዤ ነው ባይለንም እንኳ ትርጉሙ የውስጡ መልእክት ግን ነብዩ ጋር ይያያዛል የሚለውን ያመጣል። ዋጅብ አይደለም ማለት ነው። ወፊህ እዛ ውስጥ አነ አላህ ተዓላ ብሎ ተናግሯል። ወፊህ እዚሁ ዘገባ ውስጥ ዑመር ተናገረው ኹጥባ ውስጥ ዑመር ተናገረው ኹጥባ ውስጥ እንዲህ የሚላለን أن الله تعالى الله لم يفرض السجود سجود واجب على درجم إلا أن يشاء إلا أن يشاء من من الله إلا أن يشاء يفلج سوي يا دنكين إلا أن يشاء إنه كفلج منتي بما أن الله فرض على درجم بلا يا أيها الناس بلا تواجه يا أيها الناس على አነ ተዓላ ለም ስጁድ አላህ ስጁድን ግድ አላደረገም ስጁድ ብለዋል። إلا أن نشاء እኛ የፈለግን እንደሆ እንጂ ፈመን ሰጀደ ፈቀድ አፋር ወመን ለም የስጁድ ፈላ ኢስማ አለይህ ብሎ ተናገረ። واجب ላለመሆኑ ጥሩ دليل ይሆናል ማለት ነው። وهو في الموطأ الموطأ ላይ የተረጋገጠ ነው። ይሄ ሙወጣ የሚባለው ኪታብ የኢማሙ የኢማሙ ማሊክ ነው። የኢማሙ ማሊክ ኪታብ ሙወጣ ይባላል። የኢማሙ ሻፊዒ ዋናው ኪታባቸው ኡም ይባላል። ኡም ኡም ይባላል። አአ እንደዛ አይነት እሺ ማለት ማለት ጀዛኩሙላህ አንድ ሰው እንትን ሱጁድ ያስፈልገው ውዱ የማያስፈልገው ከሆነ ቁርአን መቅራት ላይ ሱጁድ እንትን ውዱ አያስፈልገውም የሚል አያስይዝብንም ወይ ነው ዋናው ነገር አይደለም። ቁርአን የሚቀራው ሰው በህዝብ ሊቀራ ይችላል። አንድ ወይንም ደግሞ ቁርአን የሚቀራው ሰው ይብቻ እኮ አይደለም ስጁድ የሚያደርገው ማን ያደርጋል? ሙስተሚዕ ቁርአኑን የሚያዳምጠውን ሰው ሊያደርግ ይችላል። በዛ አጋጣሚ ከህዝብም እየቀራ ሲሆን ስጁድ ላይ ሊደርስ ይችላል። ችግር የለም። ለዚህ ደሊል አናመጣውም ቋሚ አድርገን ወላኪን ለቁርአን ውዱ ያስፈልገዋል አያስፈልገውም ሺ መሐሊ አይተናል አይደል? ውዱ ያስፈልገዋል አያስፈልገውም አራቱም አይማዎች ያስፈልገዋል ውዱእ ነው ያሉት። አራቱም አይማዎች ወላኪን ይቻላል ወይ? ነዓም ይቻላል። ግን አለማድረጉ ነው አውለው ውዱ አድርገን ነው ቁርአንን ለአበማው ለክብሩ ውዱ አድርገን ብንይዘው ነው የሚሻለው። ያ ቦታው ላይ አሳልፌላቸዋለሁ። ይሄ ከህዝቡ ሊቀራ ይችላል። ከህዝቡ እየቀራ ስጁድ ተላዋ ላይ ከደረሰ ስጁድ ያደርጋል። ስጁድ ያደርጋል ያለ ውዱ ማለት ነው። ያለ ውዱ ቁርአን እየቀራ ብሎ ከህዝብ አጋባን እሺ وعن ابن عمر ከአብደላህ ኢብኑ ዑመር رضي الله تعالى عنهما قال كان ነብዩ صلى الله عليه وسلم ነብዩ عليه الصلاة والسلام ነበሩ يقرأ علينا القرآن በእኛ ላይ ቁርአን ያነቡና فإذا مر بالسجدة ሱጁድ ባለበት አያጠገብ ሲያልፉ ከበረ አላሁ አክበር ይሉና ወሰጀደ ሱጁድ ያደርጋሉ ወሰጀድና መዓ እኛም ሱጁድ እናደርጋለን አሉ እብኑል ቀይም ሲል ነው ደል ያደርጉ ሲወዱ ከበረ ነብዩ አላሁ አክበር ብለው ሱጁድ ያደርጋሉ እኛም ሱጁድ እናደርጋለን ثم كبر اذا رفع رأسه من السجود የሚል የለም ከሱጁድ ሲነሱ ተክቢራ ያደርጋሉ የሚል የለም ዝም ብለው ማለት ነው ይሄን ተጓብተናል ወላኪን ሶላት ከሆነ እንቲቃል አለበት እዛው ስጁድ ላይ የቀረ ይመስላል ከኋላ መእሙሙ ሁሉ ስጁድ አድርጎ ይጠብቃል ስለዚህ መነሳቱን ወደ ቅያም መውጣቱን ይገልጻል ማለት ነው በተክቢር እንጂ يقرأ علينا القرآن ነብዩ በእኛ ላይ ቁርአን ይቀሩልናል። እየቀሩ እያለ ቁጭ ብለው ሲቀሩ فإذا مر بالسجدة ስጁድ ባለበት አያ ላይ ሲያልፉ كبر الله أكبر ይሉና وسجد ስጁድ ያደርጋሉ። ወሰጀድና ማአሁ አብረን ስጁድ እናደርጋለን። ከፈለገ እንደዚህም ዝግዛግ ማድረግ ትችላለህ። ኢማሙ ወደዚህ ሲያደርግ እንትኑ ቁርአን የሚቀራው ሰውዬ እንደዚህ ሲያደርግ ይህንኛው እንደዚህ ያንኛው እንደዚህ ያንኛው ወደፊት ሁሉም እንደፈለገ ማለት በሐልቃ ከሆነ ከፈለጉ ቂብላ ይዘው ሊያደርጉ ይችላሉ። ክልክል ነው አይደለም። ወላኪን ቂብላ ዋጅብ አይደለም ነው ዋጅብ አይደለም ማለት ወደ ቂብላ መዞር የለም ማለት አይደለም። ከዚህ ላይ ተነስተው ዑለማዎች እስቲንባጥ አድርገዋል። ቁርአን የሚቀራው ሰውዬ ስጁድ ካላደረገ አድማጮቹ ስጁድ የለባቸውም፣ አይታዘዙም፣ مؤكد እንኳን ይሆን አይሆንባቸውም የሚለውን ከዚህ استنباط አድርገዋል። ረዋሁ አቡ ዳውድ ቢሰነድን ፊሂ ሌል ለዘብ ባለ መልኩ ضዕፍን የጠናበት አይደለም ማለት ነው። ሲሄሊ ለዘብ ያለ ሰነድ ነው ማለት እንዲህ በጣም ضዕፍነትም የለውም፣ በጣም ሰሂህነትም የለውም፣ በጣም ضዕፍነትም የለውም። ብቻ ለዘብ ያለ ነው ሐዲሱ ለማለት ነው። ዋና ላላ ያለ ማለት ነው። ምን ማለት ነው? ላላ ያለ ነው ወሬው እንደዚህ በጣም የተረጋገጠ ጠንካራም አይደለም፣ በጣም የላላ ضዕፍም አይደለም። መካከለኛ ለዘብተኛ ላላ ያለ ነው ማለት ነው። ዘገባው ጠንካራ ዘገባ አልደረሰም። ሐሰን ደረጃ አልደረሰም። በጣም ብዙ የሐዲስ እኮ ክፍሎች አሉ። ከሐሰን ሐሰን ለገይሪ ይሆናል። ሐሰን ለገይሪህ ሌሎች አጅበውት የሐሰንነት ሐሰን ለገይሪ ደረጃ ልታደርሱ ትችላለ። ሌሎች ሰነዶች ካሉ በዚህም አለ፣ በዚህም አለ፣ በዚህም አለ፣ በዚህም አለ አዲስ አበባ ላይ አንድ ሰነድ፣ አርባ ምንጭ አንድ ሰነድ፣ ጅማ ሌላ ሰነድ፣ እዛ ሌላ ሰነድ ካለ የዛ ሁሉ ሰነድ አንዱ ብቻውን ሐሰን ከሆነ ሐሰን ሌሎቹ ጋር አቅም አግኝቶ ነው እንጂ ሐሰን የሆኑ በራሱ ሐሰን ነው። ሐሰን ለገይሪ ይባላል። እና እናንተ ነው እዛ አረባ وعن ابي بكر رضي الله تعالى عنه ان النبي صلى الله عليه وسلم كان ነብዩ አለይሂ ሰላቱ ወሰላም ነበሩ ኢዛ ጃአሁ ሲመጣ አምሩን ጉዳይ ሲደርሳቸው የሱሩ የሚያስደስታቸው ነገር ሲመጣ ኸረ ሳጅደን ተምስግ ወደ ስጁድ ይወርዳሉ ይወረወራሉ ማለት ነው። ኸረ የሚመጣ ነገር ነው። የሙስሊሞች ጉዳይ فتح ም ሲመጣ فتح ድል ሲመጣ ሲሰሙ እንደዚህ እኮ ሆነ ሲባሉ ስጁድ ይወርዳሉ ማለት ነው። يسره የሚያስደስታቸው ነገር ሲሰሙ ነብዩ خر ساجدا ወደ ስጁድ ይደፋሉ። ሌላ ለአላህ ስጁድ ያደርጋሉ። ደስታ ማለት ደስታ ደስታ فرج ሲመጣ መፍትሄ ሲፈጠር ስጁድ ያደርጋሉ። አቡበክር ሲዲቅ ሙሰይሊመቱል ከዛብ መገደሉን ሲሰሙ ስጁድ አደረጉ። ተገደለ እኮ ሲሏቸው ደስታ ማለት ነው። ረዋሁል ኸምሰቱ ኢለ ነሳኢ ይህ ስጁደ ሹክር ይባላል። ስጁደ ሹክርና ስጁደ ቲላዋ ይለያያሉ። ስጁደ ሹክር ማለት ለሹክር ምንድነው? አለ ለካ አለ هذا لعب የስሜት ደስታ ነው አምሩን የስሩሁ في الدين ይሁን ማንኛውም ግን የሚያስደስት ነገር አንተ ለአላህ አላህ እንኳን ሚስቲን ጎል እንዳገባ ታረከኝ ምናምን ነገር ብሎ አደረገ ነው ይሄ ጥላቀን የሚያስገቡት ነገር ነው አዎ ጥያቄ እኮ ትክክል እኮ ነው ጥያቄ ትክክል ያ አላህ እንኳን ወፈቀኝ መጀመሪያ ግን የሚደረገው ነገር ትክክል ነው ወይ ትክክል አይደለም ወይ ሸሪዓውን የጠበቀ ነው በጣም ነው ጥያቄ ይነሳል ከጀርባ እዚህ ታደርጋላችሁ አይ ከጀርባው የሆነ አላማ አለ ይሄ ጥሩ ነገር ጥሩ አላማ አለው ለምን ህብረት ለመፍጠርና እርስ በርስ ለመቀራረብ ምን የሚባል ነገር አላማ አለ ይሄ ቁጫውታው አላማ አለ وعن ابي بكر رضي الله تعالى عنه ان النبي صلى الله عليه وسلم كان ለምን አይ ክልክል ነገርማ መሰራት የለበትም የለም እንደዛ ከሆነ ሐራም ነው የሚሆነው ያማ ክልክል ነው ያማ አይ አንድ ነገር መያዝ ያለብን እኮ ከውጭ ያለውን rule ነው። ሰው ሰው ላይ ሳይሆን ማየት ያለብን ዓለም አቀፍ ነው እንትኑ rule ኡን ሲያወጡት ዑለማዎች መካከል ላይ የሆነ group ፈጥሮ ለምሳሌ hydro ና civil ተባለ አይደል? hydro ና civil ን የሚያጨፋጭፍ ከሆነ ሐራም ሐራም ደረጃ ጥሩ ነገር እሰራለሁ ብለህ ሐራም ደረጃ የበለጠ ነገር ሊፈጠር ይችላል። ያ ነገር ደግሞ ላይፈጠር ይችላል። ማለት ያ ነገር የሚፈጠር ከሆነ ትተዋለህ። ግን ሊፈጠር ይችላል የሚል ነገር አይደለም ማሰብ ያለብን። ጥሩ ነገር ሊፈጠር ይችላል ከሚል angle ነው የሚታየው። ግን አይተነው መጥፎ ነገር የሚፈጠር ከሆነ ክልክል ይሆንብናል። ያ ምሽት ይሆን ምክንያቱም እኹዋነት ወንድማማችነትን ለማጠንከር ብለው ወንድማማችነትን የሚያርቅ ከሆነ የዛን ጊዜ መዝለም ጽፎ ነገር ነው። አባባናል ግን መጀመሪያ እናንተ ኳስ ስትጫወቱ አንደኛ የስፖርት ጥቅም አለ፣ ፊዚካልን ወይንም ደግሞ ጤና ጤንነትን ይገነባል የሚል ጥቅም አለ። ሁለተኛ ያዋድደናል የሚለውን ነገር አለ። እዛ መካከል ገብቶ ሌላ የሚያተራምስ ካለ ያቶ መመከር አለበት። ለምን ይሄ እኮ አላማው ለዚህ ለዚህ ነው የተቋቋመው ትላለ እንጂ ክልክል ነው አደ በዚህ በዚህ አምጥተን የሆነ ነገር ውስጥ እንዳይገባ ገብታችኋል። አላማው ወደ ኳስ እንዳለ ኢዳ አምሩ የስሩ ለማንቸስተርና ለአርሴናል ግን አሳሪ ለዚህ ራሱ አድርግ እያልኩ አይደለም። አጋጣሚ አላህ በቃ ደስ ብሎኛል ብለህ ብታደርግ እንደ ደስታ ውስጥ ብታደርግ ስጅደት ሹክር ክልክል ነው ሐራም ነው ማለት የሚል ነገር ውስጥ ድምዳሜ ማንም አይሄድም። ይሄ የሚደረገው ምንድነው ምንድነው ከኋላ አምጥተው ለሆነ ነገር ውስጥ የሆነ ፈትዋ ሊሰጡ ይችላሉ። ወላኪን ምን ሐይቱ አስሩር ከደስታ አንገላይተው የሆነ ነገር ልታደርግ ትችላለህ። ይሄን አድርገህ ደግሞ አላሚ ስራይ በሩን ነው ከነመጨረሻው መበርገድ የለም። ማንቸስተር ሲያገባ አርሴናል ምን ሲያገባ የሆነ ሲደሱት ምክንያቱም የኔ ክለብ ነው ምናምን ተብሎ ያ ሌላ ነገር ነው። ያ ሌላ ነው። ዝም የምታደርገው ደግሞ ሌላ ነው። በጣም ይለያያል። ሁለት መጫወትና መመልከት ራሱ ይለያያል። መጀመሪያ ይለያያል። እሺ እንዲህ وعن عبد الرحمن ابن عوف كعبد الله كعبد الرحمن ابن عوف ይህን ሰሐቢይ የምንወቀው በጣም ታላቅ ሰሐቢይ ነው። አቡ መሐመድ አዝ-ዙህሪ አልቁረሺ زهراوي نو انا استنيو حرب يزر حرب نو القرشي تعلق بوثو اسلم قديما ثرو نو اسلام ني استقبل وهاجر الى حبشه حبشه متو نبس على هجرتين كلب جينو حبشه نبس من عبد الرحمن ابن عوف تعلق حرتم شهد بدر بدر لا تتاثر والمشاهد كلها وهل لا أحد العشرة المبشرة كاثروا جنة كتمسكر الله باند مدرك لي عند السنبر وأحد الستة الذين كتدسوا عندنا وكل إليهم عمر عمر الخلافة بعد የኺላፋውን ጉዳይ እኔ ስሞት ስድስት ሰዎች አሉ ከነሱ ውስጥ የፈለጋችሁትን ምረጡ ሲል አንዱ ከስድስቱ አንዱ አብዱራህማን እብኑ ዐውፍ ነበር እብኑ ዐውፍ ነበር ተፈደቀ ተፈደቀ አለ አህድ ነብይ ሰለላሁ ዐለይሂ ወሰለም በነብዩ ዘመን ሰደቃ ሰጥቷል ቢአርባዓቲ አላፊን ከአራት ሺህ ثم ቢአርበዒነ አልፈ ዲናር ከዛ አርባ ሺህ ከዛ አርባ ሺህ ስንት ማለት ነው አርባ አራት ሺህ ዲናር አንድ ዲናር በሰላሳ ስድስት ብር ብናስበው በሀምሳ ምናምን ብናስበው በአሁኑ ሰዓት ሱብሃናል ሐይ الذي لا يموت ምን ያክል እንትን እንዳለው ማለት ነው። የአሁን ዲናር እና የዛ ዲናር እንኳን ራሱ ላይ ይችላል። ይሄ የባህሬን ዲናር ስንት ነው? 36 ነው ስንት ነው? እ 37 ከፓውንድ እኮ ይበልጣል። ዲናር ከፓውንድ ይበልጣል። እሺ 30 ምናምን ብታባዙት 44 ሺህ ለ30 ምናምን ማባዛት ማለት ነው። ይሄን ያክል ነው በነብዩ ዘመን ወጪ የሰጠው ለዘመቻው ለምን ሽፋን ማለት ነው። ثم ثم حمل ጭኗል على 500 ፈረስ 500 ፈረስም ስጦታ ሰጥቷል። ያ አላህ ثم على 500 راحلة 500 ግመልንም ሰጥቷል። በጂሃዱ ማለት 500 ፈረስ 500 ግመል 14000 ዲናር እንትን በአሁን ሰዓት ቢኖር ማን ነው ማለት ነው? ዘመኑ ብልጌት ነው። وأوصى وصية ሰጥቷል። ለኡማሃተል ሙእሚኒን ለኡማሃተል ሙእሚኒን ስጦታ ሰጥቷል። ምን ቢሐዲቀትን አንድ አታክልት ቦታ ሰጣቸው ለነብዩ ሚስቶች ቁውበት ቢአርባአት ሚአቲ አልፍን አራት መቶ ሺህ ምናምን ተብሎ ታስቧል። ቢሸጥ አራት መቶ ሺህ ለነሱ የሰጠው ለነብዩ ሚስቶች ማለት ነው። ስጦታ ሰጣቸው። ሱፍ የሰና በሰላሳ አራተኛ ዓመት ሂጅራ ነው የሞተው ሲነቢል በቂያ ተመልከቱ ድሃ ሆኖ ማጅር ነው የገባ ለተራሱ ራሱ አንሷሪያ አግብቶ የሆነ ሽቱ ነገር ሸተታቸው ነብዩ አተዘወጅተ አባ አብዱረህማን አገባ አብዱረህማን አገባ እንዴ አሉ። አዎ አገባሁ። ምልክት አይተውብን አውሊም ወለው ቢሻፊ አንድ ፍየል እንኳን ረድና በል ሰርጉን አውጣ ኢዕላን አድርግ አሉ። የዛን ሰዓት ሚስቴን ፈትቼ ልስጥ ወይንም ደግሞ ሰዎች የሆነ ነገር ሲሉ አአ ይሄን አይደለም የሚፈልገው ብቻ የገበያውን ቦታ አሳይኝ ነው ገበያችሁ የት ነው? ምን ምን ቀን ነው የሚውለው? ለምን እኛ ነጋዴ ነው የወጣለት ነጋዴ። ለዚህ ነው ወላሂ ከደመወዝ ይልቅ ምንም የሚያስቀድሙ የአሁን ዘመን ዑለማው ስራቱ ይነግራሉ። ላትቀፍር <laughs> እንትንህን ያለህን ንብረት በደመወዝ ብቻ አጅብ አታስቀርም። በይቅርዚቅ ማለት ነው በንግድ ባሪ ቢልአምዋል የነብዩ ሱና በገንዘብ ተንቀሳቀስ በገንዘብ ተንቀሳቀስ። በደሞዝ ብቻ የምታፈር ከሆነ አንድ ወር ከታመምክ ልጆች ከትምህርት ቤት ይቀራል። በጣም ወላሂ ደሞዝ ማለት